ይሁዳዎችን ባለፉት አንቢያዎች ባለፉት ትውልዶች ዘመን ከነቢዩ በፊት በነበሩት ትውልዶች ወደ ላይ ማለት ነው በአንቢያዎቻቸው በሩስሎቻቸው አማካይነት በሚወርዱት ኩትበት ሰማዊያ ይሁዳዎች የሚመሩበት ተውራት ነው። በዛ ተውራትም ልክ ተውራት ማለት ነቢዩ ሙሉ ህግ እስከ ኢላ የውሚል ቂያማ ታሪክ፣ ቂሳ፣ ህግጋቶች፣ መመሪያዎች፣ ብዙ ደንቦች ሊሻሩ፣ ሊሻሻሉ፣ ሊደለዙ የማይችሉትን ኢላ የውሚል ቂያማ ድረስ ሁሉንም ዘመናት ሊሻገር የሚችልና ዘመን የማይሽረው የሆነውን ቁርአን ለነቢዩ ሰጥቶ ነበር ነቢዩን የላካቸው። ልክ እንደዛው ተውራትን ለነቢዩላ ሙሳ፣ እንጂልን ለነቢዩላ ኢሳ ዘቡርን ለነቢዩላ ዳውድ፣ ሱሁፍ ለነቢዩላ ኢብራሂም፣ ኩቱበ ሰማዊያ የሚባሉ እነዚህ ናቸው። ለእኛ ቁርአን እንደተሰጠን ለእኛ ነቢይ በየትውልዱ ለነበሩት ነቢያቶች ከአላህ ዘንድ ልክ እንዳሁኑ እንደኛ ቁርአን ህግና ደንብ መመሪያ ያቀፈ አሁን የቆጠርኳቸውን ኪታቦች ተሰጥተዋል። በዛ ክታባቸው ውስጥ በተውራትም በእንጂልም በሌላዎችም ቃል አስገብተን ነበር ያ ሙሐመድ ያንን አስታውስ ይላቸዋል። ወኢዝ አኸዘላህ ሚሳቀ አለዚነ ኡቱል ኪታብ እነዛ كتاب يتسطاچو انبياوچ رسولوچ بكتاباچو وست انكر على قال كيدان اسغبتن نبر استاوس يا محمد لامتوچم نغراچو يلال منن لا تبينونه للناس ولا تكتمونه كهالا አንድ ነቢይ ይመጣል። የአንቢያዎች የሩሱሎች መደምደሚያ ማብቂያ ኻተመን ነቢይ ይሄ ነቢይ ሙሐመድ ይባላል፣ አህመድ ይባላል። የነቢዩ ስም ብዙ ነው። ብቻ ሙሐመድ በሚልም ብቻም አይደለም የተገለጸው በእነዚህ ክቱቦች እና ይህ ነቢይ ይመጣል ብላችሁ ለምትመሩት ኡመት ለሰዎቻችሁ ልትገልጹና ላትደብቁ ቃል ግቡ ብለን ቃል አስገብተናል ይላል አላሁ ስብሓነ ወተዓላ። እና እነዚህ በእነዚህ አንቢያዎች የሚመሩ ትውልድ ይሁዳዎች፣ ሌሎችም በነቢያዎች በነቢዮታች በነቢያዎች በነቢዮቻቸውና በርሱሎቻቸው ይሄ ቃል ኪዳን ቢተላለፍም ቢነገራቸውም ፈነበቱሁ ወራء ظهورهم ወሽተረው ብሂ ثمنا ቀሊላ ይህን ቃል ኪዳን በዚህ መልኩ የተገለጸውን ያ ሙሐመድ አንተ ነቢይ ሆነ የረሱሎች የነቢያቶች ካተም መደምደሚያ መሆንህና ይዘ የምትመጣውም ቁርአን ሐቅ መሆኑን ነቢዮቻቸው ሩሱሎቻቸው ቢገልጹም ቢነግሯቸውም ቢያስተምሯቸውም ፈነበዙ ተውት አሉት። ወራአ ዱሪም ከበስተኋላቸው ከበስተጀርባቸው ትተው ይህን እውነታ ወሽተረው ብሂ ሰመናን ቀሊላ ይላል። በትንሽዬ ጥቅምና ጥቅማ ጥቅም ወደ ውሸት ቀይረው ለውጠውታል። ፈቢእሰ ማ ይሽተሩን እንዴት ከፋ! በቆሻሻና በዝቅተኛ ጥቅም መቀየራቸው እንዴት የከፋ ነው። ይላል አላሁ ስብሓነ ወተዓላ። የሚገርመው ይሄም አይደለም። ሐቅን አውቀውት ሲያበቁ በኪታቦቻቸው በሩሱሎቻቸው አማካይነት የዚህ ዲን መምጣትና የዚህ ዲን መሪ ነቢይ አንተ መሆንህን ተነግሯቸው ይህን ሀቅ ወደ ኋላ ወደ በስተጀርባ መተዋቸው ነው መጣላቸው ሳይከፋ የሚገርመው ይሄ ድርጊታቸው ትክክለኛ እንደሆኑና ሀቀኛ እንደሆኑ በዚህ መልኩ እንዲሞገሱ በጣም የሚፈልጉ ሰዎች ናቸው። ስለዚህ ላ ተሕስበነ አለዚነ የፍረሁና ቢማ አተው ይላል አላሁ ስብሓነ ወተዓላ። ያ ሙሐመድ አትጠራጠር፣ እነዚህ ሐቅን ደብቀው የተሰጣቸውን የተነገራቸውን እንዲህ አድርገን ሰውን አታለን ደልለን አጭበርብረን ሰው ሊያውቅ አንተም ልታውቅ አልቻልክም፣ ስለኛ እኛ ምስጢር ቁርአን ነግሮ የሚያሳወቀው ነገር የለም ብለው መደበቃቸውን የሚደሰቱ የሚደነቁ ሰዎች በመሆናቸው አይግረምህ። እንደውም ወዩሂቡን አን ዩህመዱ ቢማ ለም ይፍዓሉ። የሚገርመው ምንም ባልሰሩት መልካም ስራ በዚች ምድር ላይ መልካም ብሎ ማለትና ብዙም አዋቂዎች እነሱ ናቸው ተብሎ ባልሰሩትና ባላወቁት ባልተገበሩት መልካም ስራ እንዲደነቁ እንዲሞገሱ የሚፈልጉ ሰዎችና የሚናፍቁ ናቸው ይላል። ፈላ ታህሰበነሁም ቢመፋዘት ሚነል ምንም አትጠራጠር፣ ሸክ ውስጥም አትግባ። እነዚህ አጭበርባሪዎች ነገ ዕለት ቅያማ ከአዛብ ነጃ ይወጣሉ፣ ሳይቀጡ ይተርፋሉ ብለህ አትጠራጠር፣ አትገምት ይላል አላሁ ስብሓነ ወተዓላ። ወለሁም አዛቡን አሊም አላቸው፣ ይጠብቃቸዋል። አሳማሚው አዛብ ቅጣት ይጠብቃቸዋል ቅያም ለታ ይላል አላሁ ስብሓነ ወተዓላ። ወሊላሂ ሙልኩ ሰማዋት ወልአርድ ወላሁ አላ ኩል ሸይን ቀዲር። የሁዳዎች አላሁ ፈቂሩን ወነህኑ አግንያ ሲሉ ትላንት ባሳለፍነው ደርስ ለቀድ ሰሚዐ አላህ ቀውለ ለዚነ ቃሉ ኢነላሃ ፈቂሩን ወናህኑ አግንያ። ማን ነው ለአኼራ መልካም ስራ በመስራት የተቸገረውን እየረዳ የተራበውን በስለት ረሂምነትም ቢሆን በችግር ደረጃ ያለውን ሚያቅፍ ይህ መልካም ስራ ሰርቶ ለእኛ ሚያበድረን ማን ነው ብሎ ነበር አላሁ ስብሓነ ወተዓላ አጅርና ሰዋቡን ሚንዳውን እጥፍ ድርቡን እንድንከፍለው የሚል ቁርአን አያት ወርዶ እነዚህ የሁዳዎች ነቢዩ ውስጥ ባሉ ሙናፊቆች አማካይነት ይህን የቁርአን አየት ሰምተው ሙናፊቅ ማለት አጭበርባሪ፣ የኢማንና የተቅዋ ሰው መሳይ ብለናል። ውስጣቸው ኩፍርን ያረገዘ ብለናል። በእነዚህ ሙናፊቆች አማካይነት ይሄን የቁርአን አያት ሰምተው የሁዳዎች ማን ነው የሚያበድረን መልካም ስራ ሰርቶ ወደ አኼራ አጅሩ ሰዋቡ እጥፍ ድርብ ሆኖ እንዲከፈለው አለ አላሁ ስብሓነሁ ወተዓላ ነው የሚለው ነቢዩ ሙሐመድ። ታዲያ እንዲህ ከሆነ ብድር ፈላጊ ደሃ ነውና አላህ ደሃ ነው ማለት ነው። ብድሩን ከኛ ከጠየቀ ከሰው ልጆች እኛ ሀብታሞች ነን ማለት ነዋ። ጠመዝማዛ አስተሳሰብ። የተቸገረ ተበድሮ በወለድ ይከፍላል። ያችን ችግሩን እስኪያልፍ እስኪሻገር ቸግሮት ብድር ጠየቀ። እጥፍ ድርቡን እከፍላችኋለሁ በወለድ አለ። የሌለው ነው የሚበደረው። አበዳሪ ደግሞ ሀብታም ነው ማለት ነው። አሉና አናፈሱ የሁዳዎች። ይህን ያሉትን ምስጢር ትላንት ባሳለፍነው የቁርአን አያ በትላንቱ ደርሳችን ለቀድ ሰሚዐ አላሁ ቀውለ ለዚነ ቃሉ ኢነላሃ ፈቂሩን ወነህኑ አግንያ። ያ ሙሐመድ ከእናንተ ውስጥ በሙናፊቆች አማካይነት የወጣውን ምስጢር ተንተርሰው የሁዳዎች ምን እንዳሉ አወቅ? ብድር ጠያቂ አላህ ድሃ ነው፣ እኛ ሀብታሞች ነን አሉ። አላሁ ስብሓነ ወተዓላ ሁሏንም ምስጢር የሚያውቅ ጌታ አላህ ሰምቷቸዋል፣ አውቋቸዋል የሚል የቁርአን አያትን ትላንትና ፈስረን ነበር። በዛሬው ደርስ በዚች አያ ማብቂያና መደምደሚያዋ ላይ ወሊላህ ሙልኩ ሰማዋት ወልአርድ ይላል። የአላህ ነው። የሰባቱም ሰማይ ንግስና የአላህ ብቻ ነው። የሰባቱም ምድር ንግስና የአላህ ብቻ ነው። በሰባቱም ሰማይ ታቅፎ ስንትና ስንት ፍጡራኖች አሉ። አርሽ አለ፣ ኩርስያ አለ፣ ወረድ ብሎ ሰማያቶች ሰባቱም አሉ። እያንዳንዱ ሰማይ የመሃሉ ክፍተት ተጓዥ ቢጓዝ ኖሮ መሲረቱ ከምሱ ሚአቲ ሰና አሉ ነቢዩ ዓለይሂ ሰላቱ ሰላም። ቢጓዝ ተጓዥ ቢኖር በሰባቱ ሰማይ በእያንዳንዱ በእያንዳንዱ ሰማይ መሃል ያለው ክፍተት አምስት መቶ አምስት መቶ ዓመት ያስኬዳላል። እንግዲህ በዚህ መሃል ይሄንን ሰባት ሰማይ የሰባት ሰማይ ንግስና ሙሉ ንግስና ያለው ጌታ አላህ ረበል ዓለሚን የሰባቱ ምድር እንደዛው ንግስና ያለው ጌታ አላህ ረበል ዓለሚን ስለዚህ ለየትኛው ችግሩ ነው አላህ ፈቂር ድሃ ሆኖ ተበዳሪ ሊሆን የሚችለው ማለት ነው። ወላሂ አላህ ነው ሙልኩ ሰማዋት ወልአርድ የሰባቱ ሰማይ ንግስና የሰባቱ ምድር ንግስና። በሰባቱ ምድር ውስጥ ስንት ነገሮች አሉ? ባህር አለ፣ ወንዞች አሉ። በባህር ውስጥ ስንት ህይወት አለ፣ ነፍሳት። እዚች ምድር ላይ ካለው ከልቅ በላይ ነው ያለው ውሃ ውስጥ ውሃው እኮ በምድር ላይ የምድሩን ክፍል የሸፈነው ሶስት አራተኛውን የሸፈነው ምድሩ ትንሽ እኮ ነው። በዚህ በትንሿ ምድር ላይ ነው እኛ የምንኖረው፣ ህይወት ሌላ የሰው ልጅ የሚኖረው። እዚህ ሁሉ ንግስና በእጁ ያለ ጌታ አላህ እንዴት ደህንነት ይገባዋል? እንዴትስ ደሃ ሊሆን፣ እንዴትስ ችግርተኛ ሊሆን ይችላል? አሳማኝ በሆነ አገላለጽ ጌታ አላህ ሱብሓነሁ ወተዓላ ይችን አያ ተናገረ። ወሊላሂ ሙልኩ ሰማዋቲ ወልአርድ ወላሁ አላ ኩል ሸይን ቀዲር። እንደዚህ ያሉትን በቀላሉ ሊቀጣ የፈለገውን ስቃይ ሊያወርድባቸው ሊያዘንብባቸው እየቻለ እያወቀ የሚያሳልፍ ጌታ አላህ ሙሉ ንግስና ያለው ነው ይላል አላህ ሱብሓነሁ ወተዓላ። ኢነ ፊ ኸልቅ ሰማዋት ወል አላሁ ስብሓነ ወተዓላ ቅድም እንዳልነው በሰማያት በሰባቱም ሰማያቶች እና በሰባቱም ምድር ብዙ አይነት ነገሮች ታቅፏል። ይሄን በመፍጠሩ ጌታ አላሁ ስብሓነ ወተዓላ ወእኽትላፍ ሌይሊ ወነሃር ቀንና ማታን ማፈራረቁ ቀንና ማታ እየተፈራረቀ ሁሌም ጊዜያቸው እድሜያቸው አብቅቶ እንዲህ አይነት መፈራረቁን ቀንና ማታ እስኪያበቁ ድረስ ቀን የተሰጠውን የሰዓት ገደብ አጠናቆ ለማታ ይለቃል። ማታ የሰዓት ገደቡን አጠና ከባ ይበሰ ኡስታዛ ከባ አም ኡስታዝ ከባ ከባ ግሽስ ስለዚህ ማታም እንደዚሁ የተሰጠውን ከጌታ አላሁ ስብሓነ ወተዓላ የተሰጠውን ክፍለ ጊዜ ያጠናቅቅና ለቀን አስረክቦ ምሽቱ ይሄዳል፣ ይሸሻል። ይሄ መፈራረቅ አለደዋም ነው፣ ሁሌም ያለ ነው። እድሜያቸው ሲያበቃ ብቻ ያቆማሉ ስራቸው። ያ ማለት ቅያማ ነው። ይሄ መሆኑም አለ እነ ፊ ኸልቅ ሰማዋት ወልአርድ ሰማያትን ስንት ነገር ያቀፈ ሰማይ፣ ምድሮችንም ስንት ነገር ውስጡ ላይ አንጀቱ ላይ ያቀፈ ወክትላፍ ሌይሊ ወነሃር የቀን የማታ መፈራረቅ ለአያትን ሊኡሊል አልባብ ማስተንተን ማስተዋል ለሚችሉ አቅል ላላቸው ነው። ይሄ አስተማሪም አይፈልግም፣ ነጋሪም አይፈልግም፣ መካሪም አይፈልግም። አቅል ያላቸው ይገባቸዋል፣ ይረዳሉ። ማናቸው እነዚህ ኡሉል አልባብ የተባሉ? ማናቸው እነዚህ አስተዋዮች የተባሉ? ይህንን ዝም ብሎ ለቀልድ አይደለም አላህ የሰራው የቀለቀው የፈጠረው ብሎ የሚያስቡ የሚያስተነቱን እነማን ናቸው? አለዚነ የዝክሩን አላህ ቅያመን ወቁዑደን ወአላ ጅኑብህም አለ አላህን ሁሌም ከቀልባቸው የማይረሱ ቆመው ቁጭ ብለው ሳይቻላቸው ቆርቶ ተኝተው ተጋድመው ሁሌም ጌታ አላህ ከቀልባቸው የማይጠፋ በሚያስተነትኑ በሚያስቡ ጊዜ ሁሉ ወየተፈከሩነ ፊ ኸልቅ ሰማዋት ወልአርድ ይሄን ግዙፍ ምድር እንዴት አድርጎ ዘረጋው? ይሄን ግዙፍ የሆነ ሰማይ እንዴት አድርጎ ወጠረው? ቢገይሪ አመዲን ተራውንሃ ይላል በሌላ የቁርአን አያት። ያለ ምሰሶ ያለ ምንም ወጥሮ የያዘው አንድም ነገር ሳይኖር ኮለን ሳይኖር ምን ሳይኖር አስብ። ይሄ መስጊድ ጣራው አይቆምም እኮ እነዚህ ኮለኖች ባይኖሩ። ግን ስንት ብረት ጠጥቷል። ይሄ ኮለን ብቻውም አይደለም። ምን ይሄ ኮለን ብቻ ይሄ ኮለን ራሱ የቆመው እኮ በስንት ብረት ላይ ነው። ለኢንጂነሮች ለቅቄ ያለው ሰማይ ይህን አይፈልግም። ጀሊሉ ረበል ዓለሚን እንዳለ ወጥሮታል። ቢገይሪ አመድን ተረውንሃ አለ። ይህንን ያስባሉ። ረበና ማ ኸለቅተ ሃዛ ባጢላ ይላል። ዝም ብሎ ለጫውታና ለቀልድ አይደለም ይህን የፈጠርከው ብለው የሚያስቡ ልባሞች፣ አስታዋዮች ሱብሃነክ ፈቂና አዛበናር የጠራህ ጌታ የጸዳህ ጌታ ወንጀላችን፣ ጥፋታችን ሁሌም ስለሚኖር ፈቂና አዛበና ከአስከፊው እሳትና ቅጣት ጥፋተኛና ወንጀለኛ ከሚቀጣው ጠብቀና እያሉ ዱዓ ያደርጋሉ፣ ይማጸናሉ። ጌታ አላህ ሱብሓነሁ ወተዓላ ይላል። አላህ ሱብሓነሁ ወተዓላ ረበና ያ ረበና ማለት ነው። ሐርፈ ኒዳ ነው። ጌታችን ያ አላህ ኢነከ መን ቱድኪል ናራ ፈቀድ አኽዘይተህ ይላሉ ጌታ አላሁ ስብሓነ ተዓላን ስለምኑ እነዚህ አስተዋዮች original የሆነና quality የሆነ ተቅዋ ቀልባቸው ላይ ያለ የሆኑት እነ ከመን ቱድኺል ናር ነገ የሰው ልጅ ማገዶ ሊሆንለት የሚችለውን እሳት ያስገባሃው ሰው ለእሳት የምትዳርገው ሰው ፈቀድ አኽዘይታ አዋርደኸዋል ማለት ነው። አንገቱ ቀና ላይ ላይከበር ላይነሳ ተዋርዷል። የመጨረሻ ውርደ የተዋረደ ሰው ነው። ወማ ሊዛሊሚነ ሚን አንሳር በየትኛውም አይነት ወንጀል የሚዘፈቁ ራሳቸውን የበደሉ ዛሊሞች ረዳት፣ አጋዥ ከዚህ እሳት ሊያተርፋቸው የሚችል ማንም የለምና ፈቂና አዛበና ከእሳት ጠብቀን ብሎ ይላሉ ረበና ኢነና ሰሚና ሙናዲያን ዩናዲ ሊልኢማን ነቢዩ አለይሂ ሰላቱ ወሰላም በላያቸው ላይ የወረደውን ቁርአን ትተው አኼራ ሲሄዱ ይህ ቁርአን ሁሌም ወደ አኼራ ወደ ሀቅ ይጣራል። ሰምተናል ይህን ጥሪ አን አሚኑ ቢረቢኩም እባካችሁ እመኑ ሐቅና ሐቅን የያዙ ጌታ አላሁ ስብሓነ ወተዓላን በጀባርነቱ በጀሊልነቱ እመኑ ብሎ ላደረገው ጥሪ ፈአመና አምነናል፣ ተቀብለናል። ስለዚህ ረበና ፈግፊር ለና ዙኑበና ምንም ያህል ተቅዋ ምንም ያል ኢማን ውስጣችን ላይ ቢኖርም ስተትና ጥፋት የሰው ልጅ ከስተትና ከጥፋት ስለማይርቅ ወንጀለኞች ስለምንሆን ከወንጀላችን መክፍራ ወከፍር አና ሰይአትና ጥፋቶቻችንንም ራስህ በመግፍራ ቀይርልን። ወተወፈና መዓል አንተ ጋር ትልቅ ቦታ ትልቅ መልካም እድል ካላቸው ሳሌዎች ጋር አድርገን ሞታችንን ብለው ዱዓ ያደርጋሉ። ስለዚህ ረበና ወአቲና ማ ወአተና አላ ሩሱሊክ ጀነት ላይ አንተን ለታዘዙ የምትሰጣቸው መደሰቻ መዝናኛ ጥሩና ሙሉ እድል እሰጣቸዋለሁ ብለህ ለሙእሚኖችና የተቅዋ ባለቤት ለሆኑት በረሱሎች አማካይነት ቃል የገባኸውን ቃል ስጠን፣ ወፍቀን። ولا تخزنا يوم القيامة ከውርደት ሁሉ የከፋ ከቅሌት ሁሉ የከፋ የቅያማ ዕለቱ ውርደትና ቅሌት ስለሆነ ولا تخزنا አታዋርደን يوم القيامة إنك لا تخلف الميعاد። የገባኸውን ቃል አፍራሽ ጌታ አይደለህምና